بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيا أحبة الكرام أحييكم بتحية الإسلام الخالدة المباركة الطيبة قائلا السلام عليكم ورحمة الله وبركاته ፍሩጁል መህዲ መህዲ ማለት በቋንቋ ደረጃ የተመራ ማለት ነው። ሀዳ መራ፣ የህዲ ይመራል። ሂዳየተን መምራትን ሁዋ ሃዲ ይባላል። መሪ ነው። ዛከል መህዲ ይባላል። የተመራ የተቀና አላህ ያቀናው ይሄ መህዲ ይባላል። ኸይር ይሄ የቋንቋ ትርጉሙ ነው። ግን ይሄው proper noun የሰው ስም ሊሆን ይችላል። የሰስም ሊሆን ይችላል ማለት ለምሳሌ ሙሐመድ ብንል በቋንቋ ደረጃ የተመሰገነ ማለት ነው። ግን ሰው ይጠራበታል ፕሮፐር ነው ይሆናል ያን ጊዜ። እሺ አሁን የሙስሊሞች ጠላቶች አንድ ላይ እንደሚሰባሰቡ እንደሚጠናከሩ ትላንት በሙአሃደቱ ሩም በሚለው ርዕስ ስር ረጅም ማብራሪያ ማብራሪያ ነበርና አሁን በዚህ ጦርነት ነው በሙስሊሞችና የእስላም ጠላቶች በሆኑ ቡድኖች መካከል በሙስሊሞችና በእስላም ጠላቶች በሆኑ ቡድኖች መካከል የሚነሳ ጦርነት ነው የሚነሳ ጦርነት ነው ቢያንስ ስድስት ጠላቶችን ብለን ዘርዝረን ነበረ አንደኛ ሰሊብየቱል ገርብ ሁለተኛ አሽዑየቱል ሙልሂዳ ፈላሲፈቱል ኢባሂያ እንደገና العلمانية العلمانية العلمانية المعادية ማለት secularism ወይንም anti religion movement እነኚህ ሁሉ ሙስሊሞችን የሚዋጉ ናቸው። ቀጥሎ الوثنية المستشرقة ምስራቃውያን ጣዖታውያን ማለት ነው እነ ቡድሂስቶች ሂንዱዎች እነኚህ ሁሉ ከዚህ ቀጥሎ ደግሞ አሶፊዮኒያ አልጋሽማ የዚዮኒዝም ሙቭመንት ሁሉም ማለት ነው على كل حال ሁሉም على كل حال يكونون ضد المسلمين አሁን መህዲ አነሳሱ በመጀመሪያ ደረጃ ጦርነቱ ሲጀምር መሪ ይፈልጋሉ ሰዎችና ሙባያ የሚያደርጉት ቃል የሚገቡለትና በሱ ባንዲራ ስር ሊዋጉ አንተ መሪያችን ሁን ይሉታል ግን መህዲ يرفض هذا الرجل أن يقود الأمة ለሰዎች መሪ መሆንን አይቀበልም መጀመሪያ ይሄ የጥሩ መሪ የጥሩ መሪ ባህሪ ነው አይቀበልም ማለት እኔ ልምራችሁ እኔ ልሾም የጥሩ ሰው ባህሪ አይደለም አይቀጠሩ ኢላ ዛሊክ ለአደሚ ውጁድ ቃኢድ መሪ ይታጣና ከዛ በኋላ እሱ መሪ ለመሆን ይገደዳል ወይልዝሙ ኢልዛመን ከዛን ጉዳይን አመራሩን አጥብቆ ይይዛል ወዩባያኡ በይነ ሩክኒ ወልመቃሚ ይላሉ ወዩባያ ሰዎች ሙባያ ቃል ይገቡለታል በይነ ሩክን አሩክኑል የማኒ ሀጅ ያደረጋችሁ ሰዎች ካላችሁ الركن اليماني ይባላል ማዕዘን ማለት ነው ከ ركن اليماني والمقام ማለት مقام إبراهيم ሀጅ ያደረጋችሁ ሰዎች ታውቁታላችሁ በሩክነል የማኒና በሩክነል የማኒና በመቃሙ ኢብራሂም መካከል እዛ ቦታ ላይ ቆሞ ሰዎች መጥተው مبايعة ያደርጉታል ቃል ይገቡለታል الجهاد فالله من جد መንገድ የመታገልን يزال في سبيل الله ወየልተፊቱ ናሱ ሐውለ ሀዘ ረጁል አለዚ ዩሰማ ቢልመህድይ ሰዎች በሙሉ ወደሱ ይዞራሉ ስሙ መህድይ ነው የሚባለው ወታእቲህ አሳኢቡ አህሊ ሻም የሻም ተዋጊዎች በቡድን በቡድን ወደሱ ይመጣሉ ወአብዛሉ ኢራቅ ከኢራቅ ምድርም እንደዚሁ ተዋጊዎች ወደሱ ይመጣሉ ወጅኑዱ የመን የየመን ተዋጊዎችም ወደሱ ይመጣሉ وأهل مصر እንደዚሁም የግብጽ ሰዎችም ማለት ነው የግብጽ ሰዎችም ወደዛ ይመጣሉ ከዛን ወተተጀመዑ الأمة حوله አሁን እዚህ ቦታ ላይ የተጠቀሱት ሀገራት በሙሉ አሁንም ጭምር አክቲቭ የሆኑ ናቸው አሁንም ጭምር አክቲቭ ናቸው ማለት ከነኚህ ሀገሮች ታጋዮች አሁንም ድረስ አሉ ማለት ነው አህል የሆኑ ባለቤት የሆኑ وتتجمع الأمة حوله ህዝቦች ከሱ ዙሪያ ይሰባሰባሉ تبدأ بعدها المعركة بين المسلمين والروم። ከዛ በኋላ ጦርነት ይጀመራል በሙስሊሞችና በ الروم ያለው በአውሮፓውያን አውሮፓውያንስ ትላንትና እንዳብራራ ነው West እንዳለ አውሮፓ ነው የሚባለው አሜሪካን ጨምሮ ማለት ነው የላይኛውም የታችኛውም ማለት ነው ላቲን አሜሪካን ስፔንና ፖርቱጋል በቃ የነሱ ቅኝ ግዛቶች የነበሩ ናቸው ትላንት ተነጋግረናል ሰሜን አሜሪካ፣ አሜሪካ፣ ካናዳ ሁሉም ማለት ነው የአውሮፓውያን ቅኝ ግዛቶች የነበሩ ናቸው። ስለዚህ West ወይንም روم የሚለው ሁሉንም ያካትታል ማለት ነው። geographically አሁን አውሮፓ የሚባለው አሜሪካ የሚባለው خير إذن ከዛ በኋላ تبدأ بعدها المعركة بين المسلمين والروم በሙስሊሞችና በሩሞች መካከል ትግል ይጀመራል። حتى يصل المسلمون إلى القسطنطينية ኢስታንቡል ሙስሊሞች ገፍተው ገፍተው እስከ ኢስታንቡል ይደርሳሉ። ማለት የሚነሱት ከየት ነው? من مكة ከመካ ነው የሚነሱት። ከዛ በኋላ ትግሉን ማለት ነው ገፍቶ ገፍቶ ኢስታንቡል ይደርሳሉ። ኢስታንቡል ማለት የቱርክ ቱርክ ማለት ነው። ኢስታንቡል የቱርክ ዋና ከተማ ዜን ቱርክ አሁን አውሮፓ ውስጥ ነው የምትገኘው። የኦማይት ወይንም በኡመውዩን ኸሊፋነት ጊዜ በኡመውዩን ኸሊፋነት ጊዜ ለሻም ቅርብ እና ስትራቴጂክ እጅግ ስትራቴጂክ የሆነች ቦታ ነች በኡመውዩን ጊዜ የተከፈተች ማለት ነው መሐመድ ፋቲህ የሙስሊሞች መሪ መሐመድ ፋቲህ ብላችሁ ኤክስትራ እንትኑን አንብቡ ثم يفتحون حتى يصل الجيش الى اوروبا ከዛ በኋላ የሙስሊሞች ጦር አውሮፓን እስኪያካልል ድረስ ይደርሳሉ حتى يصلون ኢላ ሩሚያ አውሮፓን ሁሉ አካተው የጣሊያንም ጭምር ማለት ነው وكل بلد يفتحونها بتكبير وتهليل እነኛን አሉ ማለት በ الله أكبر ና ولا إله إلا الله ይከፍቱታል ወሁና እዚህ ደረጃ ላይ ሲደርሱና በጣም ሲሰነፉ ማለት ነው በመጀመሪያው ዙር ሙስሊሞች ይመጣሉ በሁለተኛው ዙር አሁንም ሙስሊሞች ይጠቃሉ በሶስተኛው ዙር አሁንም ይጠቃሉ ከዛ በኋላ ነው ነፍር የሚመጣው ማለት ነው ነፍር መጥቶ እየገፉ አገር እየከፈቱ እየሄዱ ሸይጣን ብስጭት ይላል። የሱ ግብራበሮች እየተመቱበት ስለሆነ እየተጠቁበት ስለሆነ ይበስጥና ከዛን የሲሑ ሸይጣኑ ፊህም ሰይሐተን ሸይጣን ጩኸትን ይጮሃል ሊዩቂፈ ሀዚህ ልመሲራ የዚህ አካሄዱ እጅግ ለሱ የማስደስት በመሆኑ ብዙ እንዲቆምለት ፈልጎ ይጮሃል። ግን የሚጮኸው ምን ብሎ ነው? ወየቁሉ ኢነ ደጃለ ቀድ ኸለፈኩም ፊ ዘራሪኩም፣ እናንተ ታጋዮች ሙጃሂዶች ሴቶቻችሁንና ሚስቶቻችሁን ጥላችሁ በመንደራችሁ መታችኋልና ደጃል ተነስቶ መንደሮቻችሁን ወሯል ብሎ ሸይጣን ይጮሃል። ወየቁሉ ቀድ ኸረጀት ደጃል፣ ደጃል ተነስቷል፣ ደጃል ወጥቷል፣ ደጃል ወጥቷል ይላል። ወደጃሉ ረጅሉን አዕዋር፣ ደጃል ማለት አንደኛ ረጅሉን አዕዋር አይነ ስውር ነው። አንድ አይነ አይነ ስውር ነው። ቀሲር አንደኛ አጭር የሆነ ነው። ቀጥጡ ራስ ቀጥጡ ሻር ጸጉሩ ከርዳዳ የሆነ ነው። አይኑ ልክ ብትፈርቅ እንዳለች የወይን ፍሬ የመሰለ ነው እና ግንባሩ ላይ ከሃዲ የሚል የተጻፈበት ነው። ሀዛ ወደጃል ስለደጃል ማብራሪያ ይመጣል። ከዛ በኋላ የሸይጣን ቀፍድ ማለት ነው የደጃልን የደጃልን መነሳት ማርዳት አይደለም መርዶ ነው በእርግጥ ደጃል መነሳቱ ብስራት አይባልም ስለዚህ መቅሱዱ ምንድነው አነሃ ካነት ሁድአተን ወክዝበተን ምን ሸይጣን የሸይጣን ውሸት ነች እቺ ልዩ ክሳ መሲራ መሲረተ ሀዘል የዚህም የሙስሊሞች ጦር ሰራዊትን ለማስቆም ነው የእሱ ፍላጎት ማለት ነው። ከዛ በኋላ فيقوم المهدي بإرسال عشرة فوارس መህዲ አስር عشرة فوارس አስር ፈረሰኞችን ማለት ነው ይልካል። هم خير فوارس على وجه الأرض ምድር ላይ ካሉ ጋላቢዎች ወይንም فوارس فارس ኦች ፈረሰኞች ማለት ነው ምርጦቹ ናቸው እነኚህ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ወቅፋ ፈረስ እስከ ቅያማ ድረስ እስከ ቂያማ ድረስ ለጦርነት የሚገለገሉት መሆኑ በሐዲስ ተዘግቧል። አሁንም ጭምር ማለት ነው። አሁንም ጭምር በአውሮፓ ምድር የእንግሊዝ ፖሊሶች ሳይቀር ፈረስን ይጠቀማሉ። ስለዚህ ፈረስ እስከ ቅያማ ድረስ እስከ ቂያማ መድረሻ ድረስ ለትግል የሚጠቀሙት እንትን ነው እንስሳ ነው። ኸይራን ከዛ በኋላ የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እነኚህን አስር ፈረሰኞችን በተመለከተ አዕሪፉ አስማአሁም ወአስማ አባይህም አባይህም የነሱ ስሞቻቸውን የአባቶቻቸውን ስምም አውቃለሁ ወአልዋነ ሁዩልህም የሚጋልቧቸውን ፈረሶች መልክ እንኳ አውቃለሁ አለ ነቢ ሰለላሁ ዐለይሂ ወሰለም ሁም ኸይሩ ፈዋሪሰ አላ ወጅሂል አርድ የውም በዛን እለት ምድር ላይ ካሉ ፈረሰኞች ሁሉ ማለት ነው ምድር ላይ ካሉ ፈረሰኞች ሁሉ በላጮቹ እነሱ ናቸው ከዛ እነኚህ ፈረሰኞች የሚላኩት ሊየታከዱ ምን خروج المسيح الدجال የደጃልን መነሳት ሊያረጋግጡ ነው የሚሄዱት عندما يرجع الجيش ያ ሰራዊት ይህን ነገር ቼክ ለማድረግ ሲም ሐቂቀተ ምን قبل المشرق ደጃል በእርግጥም ከምስራቅ በኩል ወጥቶ ያገኙታል ማለት እነሱ ካሉበት ቦታ ከምስራቅ በኩል ወጥቶ ያገኙታል ደጃል ስለዚህ እነሱ ካሉበት አቅጣጫ ነው እነሱ አልፎ ሄደዋል እሱ ግን ደጃል ቆጵሮስ የቆጵሮስ ደሴት አካባቢ ነው የሚነሳው እነሱ አውሮፓ ምድር ውስጥ ናቸው ያሉት አልፈው ማለት ነው ስለዚህ ተሚሙዳር የተባለ ሰሃቢ አይቶታል ደጃልን ታስሮ ነው ያለው አላህ እድሜውን አርዝሞት ግን በዛ ጊዜ ይወጣል የሚገርም የሆነ ነው። የደጃል ዜና ራሱ በጣም የሚገርም ነው። አንደኛ ማንም ነብይ ማንም ነብይ ህዝቡን ከደጃል ያስጠነቀቀ ቢሆን እንጂ አልተወም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ማለት ምንድነው? ደጃል የሚመጣው ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነው። የቂያማ እንትን አላማቱ አሳአት አልኩብራ ውስጥ ነው። ሌሎች ነብያት ስለምን ብሎ ከፍ ያስጠነቅጣሉ። ولا يوجد فتنه على وجه الارض اعظم من فتنه ደጃል በጣም ከባድ ስለሆነ ነው ደጃል ማለት ውሸታም ማለት ነው ደጀል ውሸት ነው ደጀል ማለት ውሸት ነው የውሸት ክምር ጥርቅም ደጀል ነው የሚባለው ስለዚህ ደጃል ማለት فعال ልክ እንደ كذاب وقوال وأكال እጅግ ዋሾ ማለት ነው ከዛና ولا يوجد فتنة على وجه الأرض أعظم من فتنة الدجال። ስለዚህ خروج الدجال የሚቀጥለው ርዕስ ነው የደጃል መውጣት ቂላ ምን ጀዚረት ቁብሩስ ከቁብሩስ ደሴት ነው የሚወጣው ተብሏል ተሚሙ ዳር የተባለ ሰሃቢ ሄዶ አይቶ ከዛ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል ለኔ እንደነገርከው ለጓደኞችህም ንገር ይሉታል ግን ከዛ በኋላ ሊገኝ አልቻለም ደጃል ማለት ነው ሊገኝ በዛ በዛም ነው ወማጁጅ ጋር ስንመጣም ኢንሻአላህ ነካ ነካ እናደርገዋለን። ስለዚህ ተሚሙ ዳር ደጃልን አይቶ ያ ነብይ እንዴት ነው ብሎ ደጃል ጠይቆታል። በሰንሰለት ታስሮ ነው ያለው። አንድ አይኑ አንድ አይኑ አታይም። ስለዚህ መልኩ የሚያስጠላ አጭር ጸጉሩ ከርዳዳ ኪንኪ የሆነ ነው ግን የአይሁዶች መሪ ሆኖ ነው የሚነሳው። ፊትናው በጣም ከባድ ነው። ኸይር የምኩሱ ፊል አርዲ 40 የውመን ደጃል በምድር ላይ 40 ቀን ይቆያል። ግን የመጀመሪያው ቀን የውሙን ከሰነቲን የመጀመሪያው ቀን እንደ አንድ አመት ይሆናል። ወየውሙን ከሸህሪን የሚቀጥለው ቀን እንደ አንድ ወር ይሆናል። ማለት ፀሐይ ሳትገባ ትቆያለች ማለት ነው። ወየውሙን ከኡስቡዒን አንዱ ቀን ደግሞ እንደ ሳምንት ይሆናል። ወባቂ አያሚሂ ከአያሚና የተቀር ቀናቶች ቀናቶች 37ቱ ማለት ነው ልክ እንደ normal ቀናት ይሆናሉ ወዩጢሁ ላሁ ቁድራትን ፈያእሙሩ ሰማአ ፈተምጥር ፈተምጥር አላህ የተለያዩ ሰዎችን መፈተኛ قدرات ይሰጣል ችሎታ ይሰጣል ከዛ በኋላ ሰማይን እንድታዘንብ ያዛታል ታዘንባለች ወልአርባ ፈቱንብቱ ኢዛ አመኑ ቢሂ በሱ ካመኑ ምድርንም የፈለገውን ነገር አብቂ ብሎ ሲላት አብቅላ ትገኛለች። ወኢን ለም ዩእሚኑ ወከፈሩ ቢሂ ሰዎች ደግሞ በዛ በአንድ አካባቢ ያሉ ሰዎች በሱ ያላመኑ ከሆነና በሱ ከካዱ የአምሩ ሰማአ ቢአን ቱምሲካ መጠረሃ ሰማይ ዝናብ እንዳታዘንብና ዝናቧን እንድትይዝ ያዛታል። ወልአርደ ቢአን ተቅሐቅ ምድርንም ምድርም እንደዚሁ እንድትደርቅ ያዛታል። ሐታ የፍቲነ ናሰ ቢሂ ሰዎችን ነገር እስኪፈትንበት ድረስ ስለዚህ ደጃል ይዞ የሚመጣው ስልጣንና እንግዲህ ደግሞ ስንቶችን እንደወሰደ እያየን ነው አሁን ማለት ነው። ስለዚህ ደጃል ማለት ይህ ነው። በአሁን ሰዓት በስልጣን እና በብር የተላ የታለለ ደጃል ሲመጣ ፊትናው በጣም ከባድ ነው። ብዙ ሰዎች ነው የሚከፉት። አዑዙ ብዙ ሰዎች ሙእሚኖች የሚራቡበት የሚሰቃዩበት ነው። ሀከዛ ወማሁ ጀነቱን ወናር እንደገና በእጁ ላይ ደግሞ ለሰዎች የሚያሳያቸው ጀነትና እሳት አለ። ይህንንም አላህ ሰጥቶታል። ወኢዛ ደኸለ ልኢንሳኑ ጀነተሁ አንድ ሰው እሱን ታዞ በሱ አምኖ በአላህ ክዶ የእሱን ጀነት ከገባ ደኸለ ናረ ትክክለኛዋን እሳት ይገባል ማለት ነው ጀሃነምን። ወኢዛ ደኸለ ናረሁ አንተን አልታዘዝም ብሎ ገሎት የሱ እሳት ውስጥ ቢገባ ደኸለል ጀነተ ትክክለኛዋን ጀነት ይገባል። ወተነቁላቱሁ የደጃል ተነቁላት እርምጃዎቹ ተነቁላት ማለት ከአንድ አካባቢ ወደ ሌላ አካባቢ የሚዘዋወርበት ሰሪአቱን ጅደን እጅግ ፈጣን ነው የተባለው። አንደኛ ያው በቴክኖሎጂ ዘመን ነው የሚመጣው። እጅግ ፈጣን ነው። ከልገይሲ ከልገይሲ እስተድበረትሁ ሪህ ነው ሰለላሁ ዐለይሂ ወሰለም። ልክ ዝናብ ዝናብ ንፋስ እየገፋው ንፋስ እየገፋው ከጀርባ ንፋስ እየገፋው የሚዘንብ ዝናብ እንዴት ነው ፍጥነቱ? ገጠር ላይ የቆየን ሰዎች ይህንን መገንዘብ እንችላለን። ወይንም አሁንም ዝናብ በሚዘንብበት አካባቢ፣ ንፋስ በሚነፍስበት አካባቢ ያለን ሰዎች ሩቅ ቦታ እየዘነበ በሚገርም ፍጥነት እኛ ዘንድ ይደርሳልና እንደዚህ ነው ወየጁቡል አርበ ኩለሃ ምድርን ሁሉ ያዳርሳታል ማዕዳ አልመከተ ወልመዲና ማአዳ መከተ ወልመዲና ከመካና ከመዲና በስተቀር በይተል መቅደስም አለበት የሚል ሪዋያ አለ ሁሉንም ያዳርሳል من فتنة هذا الرجل ይህ ሰው ደጃል ይዞ ከሚመጣው ፊትና አንዱ يدعي الألوهية وإنه هو الله الله ማለት እኔ ነኝ በእኔ እመኑ ብሎ ይናገራል ولكنها فتنة طبعا የተቢዑሁ አወለ ማ የኽሩጁ ሰብዑነ አልፈን ሚነል የሁድ መጀመሪያ ገና ሲወጣ ሰባ ሺህ አይሁዶች ይከተሉታል። ስለዚህ ሰባ ሺህ አይሁዶች ተከትለውት ነው ሙስሊሞችን የሚያጠቁት። ወከሲሩ መን የተቢዑሁል ጁሃሉ ወዱዓፋኡ ዲን እሱን የሚከተሉ ሰዎች አብዛኞቻቸው ጃሂሎችና በዲናቸው ደካማ የሆኑ ሰዎች ናቸው። ወዩሓጅጁ መን ለም ዩእሚኑ በሱ የማያምንን ሰው ደግሞ የሚከራከርበትና አፍኛ የሚያስይዝበት አለው። ምን ይላል? أين أبوك وأمك ይላል። አባትና እናትህ አሉ ይላል። ፈየቁሉ ቀድማቱ ምንዙ ዘመንን በዒድ ሩቅ ዘመን ሆኖታል ከሞቱ ይላል ተጠያቂው። فيقول ما رأيك إن أحييت أمك وأباك እናትህን አባትህን ብቀሰቅስልህ ምን ይመስልሃል? أفتصدقني ይላል በእኔ ታምናለህ ይለዋል። ከዛም ፈያምሩል ቀብራ ፈተንሸቁ ወይخرج منه አሸይጣኑ አላ ሀይአቲ ኡሚሂ ከዛ ሸይጣን ይገባና በቀብሩ ማለት ነው ቀብሩን ሰንጥቆ በእናቱ ወይንም በአባቱ መልክ ይመጣል ፈዩአኒቁሃ ከዛን ልጅ የሚባለው ሄዶ እናቱን ያቅፍና ወተቁሉ ለሁል ኡም እናት ተብየዋ ሸይጣን ማለት ነው የብኒ ልጄ ሆይ አሚን ቢሂ ፈኢነሁ ረቡክ በዚህ ህመም እሱ ነው ትለዋለች። ይህን የሚለው ሸይጣን ነው። ታዲያ አሊም የሆነ ሰውና ተቅይ የሆነ ሰው ይድናል። ጃሂል የሆነ ኢማኑ ደካማ ይሆናል፣ ይወድቃል ማለት ነው። ፈዩእሚኑ ቢህ ከዛ እንዲህ ያለ ሰው በሱ ያምናል። ወሊዳ ለዚህ ነው አመረ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አዘዋል አን የህሩበ ናሱ ደጃል ከተባለ እሱን ተጋፍጬ አሸንፈዋለሁ አይሰራም አን የኽሩበ الناس منه ሰው ተበት ወሚን ቃቢሊሂ እሱ እሱን ከመጋፈጥ ከዛ አካባቢ እንዲሸሹ እንዲሸሹ ነቢ ስ ሰለም አዘዋል ፈየቅረኡ አለይህ ፈዋቲሐ ወኸዋቲመ ሱረት ልካህፍ የሱረት ልካህፍን መጀመሪያና መጨረሻም እንዲያነቡ አዘዋለ ፈኢና ተዓሲሙሁም ቢኢዝኒላሂ ሚን ፍትነቲሂ በአላህ ፈቃድ ከሱ ፊትና ይጠበቃሉ ምክንያቱም መጨረሻ የሱረቱል ካፍ መጨረሻ የሱረቱል ካፍ መጀመሪያ መጀመሪያው ስለ ጠንካራ ወጣቶቹ ነው የሚናገረው መጨረሻ ደግሞ ስለነ ያእጁጅ ወማእጁጅ እነ ዙልቀርናይን ከዛ በኋላ ያእጁጅ ወማእጁጅ ፊትና ከዛን ሙእሚኖች ደግሞ መጨረሻ ላይ ጀነት ገብተው ለጀነት ልዋጭ የማይፈልጉ መሆናቸውን ያበስራልና መጀመሪያውና መጨረሻውን አንብቡ ብለው አንገባልና ወያቲ አብዋበል መዲና ወደ መዲና ደጃፍ ድረስ ይደርሳል ደጃል ፈተምናኡሁ ልመላኢከቱ ሚን ድኹሊሃ መላእክት መላእክት መላእኮች መዲና ከመግባት ይከለክሉታል ወየኽሩጁ ለሁ ረጁሉ ሚነል መዲና ከሐረመል መደኒ የሆነ ሰው ይወጣል የሆነ ሰው ይወጣል እሱን ሊጋፈጥ ወየቁሉ አንተ ደጃል አለዚ ሐዘረና ሚንሁ ነብዩ ሰለላሁ ዐለይሂ ወሰለም አንተ ነብዩ ሰለላሁ ዐለይሂ ወሰለም ከሱ ያስጠነቀቁን ደጃል ነህ ይለዋል። ከዛ ደጃል እንዴት ያለ ነው እንዲህ እኔን የሚዳፈር ይልና فيضربه በሰይፉ ይመታዋል። ከዛ በኋላ فيقسمه نصفين ሁለት ቦታ ይሰነጥቀዋል። ወየምሺ بين النصفين በሁለቱ ስንጥቆች መሃል ግራና ቀኝ ወድቆ አካሉ ይራመድና ثم يأمره ከዛም ህያው እንዲሆን ያዘዋል ፈየቁሙ መረተን ኡኽራ እንደገና ህያው ይሆናል ይህን ያህል ነው ፈተናው እንግዲህ አስቡ ፈየቁሉ ለሁ الآن الآن آمنت بي እሺ አሁን እኔ ጌታ መሆኔን ገድዬ ቀስቅሻለሁ ታምናለህ ይለዋል ስለዚህ መዲና ማቅሉል ኢማን ነው የተባለው ማቅሉል ኢማን የኢማን መሰብሰቢያ ነው የተባለው የኢማን መሰብሰቢያ እና አኺር ዘማን ራሱ የተቀረው የዓለም ክፍል ሐራብ ይሆናል እንጂ መካ ወመዲና ማዕክሉል ኢማን ይሆናሉ። በተለይ መዲና ማዕክሉል ኢማን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ፈየቁል ከዛን ታምንብኛለህ ብሎ ሲለው ላ ወላሂ መዝደቱ ኢላ የቂናን አንተ ደጃል፣ ይህንንማ እንደምታረጋ ቃለው አንተ ደጃል ለመሆንህ አሁን ደግሞ የበለጠ እርግጠኛ ሆንኩኝ፣ ስለዚህ የቂን ጨመርኩኝ ይለዋል። ይሄ ነው ታዲያ በዛ ዘመን ደጃል ይህን ያህል ፊትና ያደርሳል ከሱ በኋላ ሰው አይገድልም ከሱ በኋላ ሰው አይገድልም ሰዎች ደጃል መሆኑን ይረዳሉ አሁን በዚህ ጊዜ መዲና ነው ይሄ ፊትና ያለው መህዲይ ግን እስቲል የት ነው ያለው ሻም ነው የሚሆነው መዲናና ሻም ምን ያህል ይራራቃሉ في ذلك الزمان يكون المهدي يجيش الجيوش في دمشق يجيش الجيوش في دمشق في ذلك الزمان يكون المهدي يجيش الجيوش في دمشق አሁንም ዲመሽቅ ላይ መህዲይ ሆኖ ወታደሮችን ያሰባስባል ويذهب الدجال إلى فلسطين كمدينة ወደ فلسطين ይመጣል ደጃል ويتجمع جميع اليهود كلهم في فلسطين مع الدجال للملحمة الكبرى ከዛ በኋላ አይሁዶች በሙሉ ፍልስጤን ውስጥ ለታላቁ ጦርነት ከሙስሊሞች ጋር ለመግጠም ማለት ነው ሻም ካሉት ጋር ይሰባሰባሉ አሁን የሆነው ሆኖ ጦርነቱ ተጀምሮ ነው አሁን ኑዙሉ ዒሳ ይቀጥለው ይሆናል ማለት ነው እዚህ ደጃል ፈተናዎቹ አሁን አስራት ሰዓ ነው እየተነጋገርን ያለ ነው ከዚህ የሚቀጥለው ምንድነው ኑዙሉ ዒሳ ብኑ መርየም የዒሳ ብኑ መርየም መውረድ ነው አላህ Subhanahu Wa ወኢነሁ ለዕልሙን ሊሳዓት ይላል የዒሳ ኢብኑ መርየም መምጣት ለቅያማ ምልክት መታወቂያ ነው ይላል። ዒሳ ኢብኑ መርየም የሚመጡት ሌሎች አድቬንቲስቶች አድቬንቲስት ማለት የኢሳን መመለስ ያምናሉ። በኢሳ መመለስ ያምናሉ፣ ግን ኢሳ የሚመጣው ለፍርድ ነው ይላሉ። ኖ አይደለም። ዒሳ ኢብኑ መርየም ገና ከነ ያእጁጅ ጋር ልዩ ታሪክ አላቸው እሳቸው። ለማንኛውም ዒሳ ኢብኑ መርየም አለይሂ ሰላም የተከበሩ የአላህ ባሪያ የአላህ ነብይ ናቸው። ይህንን በምንድነው በመጽሐፍ ቅዱስም በግልጽ የተናገሩት ነገር ነው። በቁርአን ላይም የሚገኝ ነገር ነው። የሚያከራክር ነገር አይደለም ማለት ነው። አቅልላለሁ ሰው የሚያከራክር ነገር አይደለም። ስለዚህ ምንድነው በፖለቲካ የጦሩ ቀሳውስት ሰዎችን ወደ ሌላ አቅጣጫ ቢመሯቸውም ሀቅ ግን አይለወጥም። ሀቅ አይለወጥም። እዚህ ውስጥ አሁን ሸረፍ ውስጥ አንገባም። አላኩል ሐሊም ኢሳ ኢብኑ ይወርዳሉ። መውረዳቸው የቅን ነው፣ የቅያማ ምልክት ነው። ወ ወየጅተሚዑና ፊል መናረት ሸርቅያ አሁን ሙስሊሞች ዲመሽቅ ላይ ዲመሽቅ ማለት ደማስቆ ማለት ነው ሻም ወየጅተሚዑና ፊል መናረት ሸርቅያ አልመናረት ሸርቅያ የምትባል ፊ መስጂድ አብየድ መስጊድ አብየድ ይባላል። መስጊድ ኡመዊ በኡማይድ ሞስክ የሚባል ሻም ላይ ማለት ነው። እጅግ ትልቅ መስጊድ ነው። እዛው ይሰባሰባሉ። አሁን አልማህዲ የኩኑ موجودا والمجاهدون معه يريدون مقاتله الدجال ወላኪን لا يستطيعون መህዲ በጊዜው አለ። ሙጃሂዶችም ታጋዮችም ከመህድይ ጋር አሉ። ደጃልን እንጋፈጠው ይላሉ፣ ግን የኃይል መመጣጠን አይኖርም ማለት ነው። ስለዚህ አይችሉም። አሁን ጥንቅ ብሏቸው ሳለ ወፈጅአተን يسمعون الغوث አሁን የغوث ማለት ምንድነው ረዳት ረዳት መጣ፣ ደጀን መጣ። ደጀን ይባላል። ደጀን የደከመ ኃይልን የሚያጠናክር ማለት ነው። ደጀን መጣ፣ ረዳት መጣ የሚል ገውስ ይሰማሉ። አቁሙ ገውስ ጃአኩሙል ገውስ እርዳታ መጣ እርዳታ መጣ ደጀን መጣ ብሎ ይባላል። ይህ ማለት ምንድነው? ደጃልን ለመግደል አላህ የሾመው ዒሳ ኢብኑ ብቻ ነው። ማንም ሊጋፈጠው አይችልም ደጃልን። ግን ወሬው ይታወቅና ይሄማ ደጃል ነው መዲና ላይ ፊቱ ቆሞ አንተ ደጃል ነህ ብሎ ካዋረደው በኋላ የደጃል ውሸታምነት እየተገለጠ ይሄዳል ማለት ነው። ከዛም ዒሳ ብኑ መርየም ከሰማይ የሚወርዱበት ወደ ሰማይ አድርገዋል። አላህ ሱብሓነሁ ወተዓላ ወማን ቀተሉሁ ወማን ሰለቡሁ አልገደሉትም አልሰቀሉትም በረፈዐሁ ላሁ ኢለይህ አላህ ወደሱ ከፍ አደረገው ይላል ወደሱ ከፍ አደረገው እዚህ ቦታ ላይ በረፈዐሁ ላሁ ኢለይህ አላህ ወደሱ ከፍ አደረገው ይላል እዚህ ቦታ ላይ አላህ ወደሱ ከፍ አደረገው። ይህም ትልቅ ደርስ አለው እዚህ ቦታ ላይ። ለማንኛውም አሁን የቂያማ ምልክቶች ነው ላይ ነው ያለ ነው። ጃአኩሙል ገውሱ ጃአኩሙል ገውሱ የሚል ድምጽ ይሰማል። ወየኩሉ ዛሊካ ፈጅረን በይነ አዛን ወልኢቃማ ፈጅር ሰላት ላይ በአዛንና በኢቃማ መካከል ላይ ነው ዒሳ ብኑ መርየም እዛ መስጊድ ላይ የሚወርዱት ያ ረበል ዓለሚን እንደው ፈተናውን ሁሉ ተሻግረን እዛች ቦታ ላይ ብንገኝ ደስ ይለናል አይደል ፈጅር ሰላት ላይ ይመጣሉ ዒሳ ኢብኑ መርየም ወልገውሱ ሁወ ዒሳ ኢብኑ መርየም አለይሂ ሰላም ገውስ የተባለው ዒሳ ኢብኑ መርየም ናቸው የንዚሉ ሚነ ሰማይ አላ ጀናሐይ መለክን በጀናሐይ መለክን በመልአክ ሁለት ክንፍ ላይ ሆነው ነው ከሰማይ የሚወርዱት ከዛን ፈየስጠፉናሁ ሊሰላት አልፈጅር የእሳቸውን መምጣት ያው ካወቁ በኋላ ሰዎች ሰላት ፈጅርን ሊሰግዱ ሰልፍ ይሰራሉ። ከዛን አላህ ሱብሓነሁ ወተዓላ የሚገርም ነው ያ አላህ ወየቅዱሙ አልመህዲዩ ዒሳ ብኑ መርየመ ሊሰላት ቢናስ የሚያሰግደው መህዲይ ነው የሚሆነው ዒሳ ብኑ መርየም አይደሉም ለምን ዒሳ ብኑ መርየም አይፈልጉም ኢማምነቱን በዛ ጊዜ ማለት ነው። ቆይተው ኢማም ይሆናሉ። በዛ ጊዜ ግን በዚህ በመጀመሪያው አሰናት እሳቸው መቅደምን ኢማም መሆንን እንትን አይሉም። ኢማም መሆንን አይመርጡ። እዚህ ቦታ ላይ ትልቅ የፍቅህ እንትን አለ። ትልቅ የፍቅህ ዒልም አለ እዚህ ቦታ ላይ አሊም ትልቅ እንኳ ቢሆን በአንድ ሰው ዊላያ አንድ ሰው ኢማም ሆኖ ባለበት ቦታ ላይ ተቀድሞ አያሰግድ ይላል። ተቀድሞ አያሰግድ ያለ ፈቃዱም አልጋው ላይ አይቀመጥ ይላል። ያለ ፈቃዱ አልጋው ላይ አይቀመጥ ይላሉ። አሁንም እናሳጥረዋለን። ወደዚሁ እንመለስ። ከዛን ዒሳ ኢብኑ መርየም መህድይን ተከትለው ይሰግዳሉ። ፈማ የርዳ ዒሳ አለይሂ ሰላም ወየቅድሙ ልመህድዩ ሊሰላቲ ወይፈት ከዛን ሰላት ይሰገዳል። ከዛን ሱመ የሕሚሉ ራየተ አሁን መህድይ መሪ ነበረ እስካሁን ድረስ ግን በመህድይ መሪነት ደጃል የሚረታ አይደለም። ከዛን መሪነቱን ኢሳ ብኑ መርየም ይቀበላሉ። ባንዲራውን ከፍ ይቀበላሉ። ባንዲራውን ይይዙና ኢሳ ብኑ መርየም አለይሂ ሰላም ወተንጠሊቁ ሰይሐቱል ጂሃድ የጂሃድ ጩኸቶች አላሁ አክበር አላሁ አክበር የሚል ይሰማል ማለት ነው። ኢላ ፈለስጢን በቀጥታ ወደ ፈለስጢን ምድር ያመራሉ። ወያሕሱሉል አልክታሉ ከዛ በኋላ ጦርነት ይጀመራል በዚህ ዘመን ነው ታዲያ ፈየምጥቁ ሸጀሩ ወልሐጀር ዛፍና ድንጋይ እንኳ ሳይቀር ያ ሙስሊሙ አንተ ሙስሊም ሆይ ያ አብደላህ አንተ አላህ ባሪያ ሆይ ሀዛ የሁድዩን ተዋራ ወራኢ ፈቅትሉህ ይሄ አይሁድ ነው ከኔ በስተጀርባ ተደብቋል እና ያለው ይላል ማለት ነው። ስለዚህ አይሁድ አንድ እርቀት የምትባል የነሱ ዛፍ ካልሆነች በስተቀር ሁሉም ዛፍ ይናገራል አሉ ነብይ ሰለላሁ ዐለይሂ ወሰለም። የሚገርመው አይሁዶች ይህንን ዛፍ እየተከሉ ነው። አሁን ይህንን ዛፍ እየተከሉ ነው። አጀብ ፈኢነሁ ሸጀሩ ልየሁድ ይላሉ። ሱብሃንአላህ። ከዛን ሼክ ተሚም የሚባሉ ሼክ ተሚም የሚባሉ አፍጋኒስታን ላይ በሶቪየትና በአፍጋን መሀል ጦርነት ይካሄድ በነበረበት ጊዜ የተሳተፉ የፈለስጢን ታጋይ ናቸውና አንድን የሁድ ይህንን ዛፍ ገርቀደን ሲተክል አየሁትና ለምንድነው ነው የምትተክለው ብዬ ስለው ሰሒህ ሙስሊም ላይ ያለውን የሚለውን የሚለውን ሙሉ ሐዲሱን አነበበልኝ አይሁዱ ሙሉ ሐዲሱን አነበበልኝ ሱብሃንአላህ ከዛ እንዴ እኛ እንደምናሸንፋችሁ ታውቃላችሁ አዎ እናውቃለን እንዴ ሙሐመድ ነብይ መሆኑን ታውቃላችሁ አዎ እናውቃለን ከማወቅ ጋር የጠመሙ ማለት ነው እንዴ ከነኚህ ህግስ ምን እንጠብቃለን እኛ የዱላሂ መብሉላ የአላህ እጆች የተቋጠሩ ናቸው ኢነላህ ፈቂሩን ወነህኑ አግንያ አላህ ደሃ እኛንን ሀብታሞቹ ያሉ ነብያችን ጥሩ ከዚህ እያ ዲን የሚባልን ነገር ሙሉ ሸጠው ለዱንያ ከኖሩ ሰዎች በምድር ላይ አንድ ሺህ ዓመት ቢኖሩ ይደስ ይላቸዋል። ዱንያን እንደ ይሁዲ የሚወድ የለም፣ ብር እንደ ይሁዲ የሚወድ የለም። ጥቅም ካገኘ ሁሉን ነገር አሳልፎ ነው የሚሰጠው። አዑዙ ቢላህ ሙጅሪሞች ናቸው። ታዲያ አሁን ተክለዋለን አለኝ። እንተክለዋለን ይሄ ዛፍ የኛ ዛፍ ነው። ሌሎች ዛፎች አንተ ሙስሊሞይና አይሁድ በኔ ስር ተቀልሏል ሲሉ የኛ ዛፍ ግን ይህን አይናገርም ብሎ አለኝ አይሁዳዊው ይላሉ። አሲ እንዶ አይባትሩ ከዛን ግን እናንተ አይደላችሁ የምትሸንፉን ሌሎች ህዝቦች ናቸው ሌሎች ህዝቦች ናቸው የሚያሸንፉን እኛን ልክ ሱብህን እንደ ጁማአ በርክተው የሚሰግዱ የሆኑ ይሄ ምን ያህል እንግዲህ በኢማናቸው የጠነከሩ እንደሆኑ የሚጠቁም ነው አላ ኩል ሐልን ፈየክቱብሁ ልሙስሊም እንዲህ ብሎ ዛፉና ድንጋዩ ሲናገር ሙስሊሙ መጥቶ ይገለዋል ፈላ ይፈለጡ አለ ደጃል አይሁድን ይገላሉ እንጂ ደጃልን ግን አሐዱን ማንም በደጃል ላይ አይሾምም ኢላ ዒሳ ብኑ መርየም አለይሂ ሰላም ዒሳ ብኑ መርየም ሲቀሩ ልክ ኢሳ ብኑ መርየም ጋር ፊት ለፊት ሲገናኙ ፈየዙቡ አማመሁ ዒሳ ብኑ መርየምን ሲያይ ይቀልጣል ይቀልጣል አንደኛ አይሁዶች ዒሳ ብኑ መርየምን አሁን ድረስ የዲቃላ ልጅ ነው የሚሉት የዲቃላ ልጅ ነው የሚሉት እኔ በጣም የሚገርመኝ ነገር አይሁዶቹ ዒሳን የዲቃላ ልጅ እያሉ መርየምን ዝሙተኛ እያሉ አውዙ ቢላህ እኛ ደግሞ መርየም አልበቱል ድንግል መርየም እያልን ኢሳን የተከበረ የአላህ ነብይ እያልን ስማቸው በተጠራ ቁጥር አለይሂ ሰላም እያልን አውሮፓውያኑ እኛን ሙስሊሞችን ጠልተው አይሁዶችን መወዳጀታቸው የሚገርም ነገር ነው። እንደው የሚገርም ነገር <laughs> አላ ኩል ሐሊን ፈየዙቡ አማመሁ ፈየድሪቡሁ ቢሐርበተህ ቢሐርበተህ በጦሩ እንደዚህ በጦሩ ይመታዋል ፈየቅቱልሁ ወየርፈዑ ሩምሐ አለዚ ሳለ ቢሂ ደሙ ዛሊከ ነጅስ የዛ ነጃሳ ደም ተወግቶ የፈሰሰበትን ጦር ዒሳ መርየም ይነቅሉታል ወዩከብሩ ሙስሊሙን ከዛ ሙስሊሞች አላሁ አክበር አላሁ አክበር ይላሉ ያው ደስታ ሲሰማ እንደሚባለው ወየብደኡ አነፍር ነስር ይጀምራል ወየንጠሊቁ ልፈራሑ በይነ ናስ ከዛን ደስታ በሰዎች መሃል ይሰራጫል። ወተንጠልቁል ቡሽራ ፊል አርድ ቡሽራ ብስራት ምድርን ታካልላለች። በዚህም ጊዜ ግን ቆይ ገና አልደረሰም ሌላ ችግር አለ ይባላሉ። ወህይ ከአላህ ዘንድ ይመጣል። ፈዩኽቢሩ ላሁ ዐዘ ዒሳ ብነ መርየም አላህ ዒሳ ብነ መርየምን ይነግራቸዋል። ያ ዒሳ ዒሳ ሆይ እሕሪዝ ዒባዲ ኢለ ባሮችን ሁሉ ሰብስበህ ወደ ጡር ሽሹ ይላል። ጡር ማለት ተራራ ነው። ኡግሩቡ ኢላ ጀበል ጡር ይባላሉ። ለምን ለምንድን ነው እንደዚህ የሚባሉት? ለምንድን ነው እንደዚህ የሚባሉት? እዩ ከዛን ቀድ አኽረጅቱ ዒባደን ቀድ አኽረጅቱ ኢባደን ባሮችን አውጥቻለሁ ለቅቃለሁ ላ የዳኒ ሊአሐድን አላ ቂታሊሂም ማንም እነሱን መጋደል አይችልም ማንም እነሱን መጋደል አይችልም መጋፈጥ አይችልም سوف ياتي قوم الان لا يستطيع عيسى عليه على قتالهم ዒሳም ታጋዮችም የማይችሏቸው እነኚህ ማናቸው ወሁሙል የእጁጁ ወማእጁጅ ማእጁጅና የእጁጅና ማእጁጅ እነማን ናቸው ከዛ በኋላ እንዴት ይወጣሉ ምን ይከሰታል የሚለውን ከረፍት በኋላ እንመለስበታለን። እዚህ ላይ አቆማለሁ።